ምዕራፍ ስድስት ጸሎቱ ሲያበቃ ሰው ወደ ውጭ ሲወጣልኝ የመጣውበትን እጠይቃለሁ እያልኩ ስዘጋጅ አባ ኪዳነ ማርያም እስኪ አካባቢውን ላስጎብኛችሁ ተከተሉኝ አሉና ከሰሜን አቅጣጫ ከሚገኘው ቤታቸው የምዕራብ አቅጣጫን ይዘን የቤተ ክርስቲያኑን የግንብ አጥር በስተ ውጭ ተከትለን መራመድ ጀመርን። ከዱር እንጨት የተዘጋጀች ቀጭን ከዘራ ይዘዋል። ከፊት ለፊት ሲራመዱ መሬቱን የሚረግጡት አይመስልም። በቃ ረጋ ያሉ ሲናገሩ ፈገግታ የማይለያቸው ናቸው። አባ ቀጠሉና ሁሉም መናኛ የራሱ መኖሪያ በዓት አለው፣ በተጨማሪም መጸዳጃ ቤት እንዲኖረው የግድ ነው አሉ። አካባቢው ዛፎች ከፈጠሩት ቀዝቃዛ ድባብ በተጨማሪ ጽዳቱ ልዩ ግርማን አላብሶታል። ከወፍ ጫጫታ ውጪ የሚሰማ ቢኖር እሽም እሽም የሚለው በእጅ የሚገፋ የድንጋይ ወፍጮ ድምፅ ብቻ ነው። የመናንያኑ ቀለም የሚፈጨው በእጅ ነው። በስተደቡብ ምዕራብ አቅጣጫ ስንደርስ አንድ ሰው ከውጭ ወደ ቤት ሲገባ ተመልክቼ ሰውነቴ ስንጥቅ አለ። የማውቀው ሰው መሰለኝ። ይሁን እንጂ እዚህ ሊመጣ የሚችልበት አጋጣሚ ስለሌለ በአጋጣሚ መመሳሰል ነው ብዬ ተውኩት። በዚያው አቅጣጫ ስንደርስ ከቆምንበት ትንሽ ራቅ ብሎ በድንጋይና በኖራ ተሰርቶ የነበረና የፈራረሰ የውሃ ማጠራቀሚያ ተመለከትን። እንደ አባ ገለጻ ከሆነ የገዳሙን ውሃ ችግር ለመቅረፍ በንግሥት ዘውዲቱ መልካም ፍቃድ የተገነባ የውሃ ማቆሪያ ነበር። የገዳሙ አጠቃላይ ክልል በሁለት ቋሚ ወንዞች የተከበበ ነው። በስተ ሰሜን በኩል ከምስራቅ ወደ ምዕራብ የገዳሙን ደን እያካለለ የሚፈሰው የገንዳ ውሃ ወንዝ እንዲሁም በስተደቡብ ከምስራቅ ወደ ምዕራብ የሚፈሰው የሽንፋ ወንዝ አለ። እነዚህ ወንዞች አመቱን በሙሉ የሚፈሱ ትልልቅ ወንዞች ቢሆኑም ዋናው ገዳም ማለትም ቤተ ክርስቲያኑን የመናንያኑን መኖሪያ ከተራራው አናት ላይ የሚገኝ በመሆኑ ከ1000 ሜትር በላይ የከፍታ ልዩነት ያለ ሲሆን ከ ከ8 ኪሎ ሜትር በላይም ከቤተ ክርስቲያኑና ከመነኮሳቱ መኖሪያ አካባቢ ይርቃሉ። ከእነዚህም ወንዞች ውሃ ተቀርቶ ወደ ተራራው እያጓጓዙ ለመጠቀም እጅግ ከባድ በመሆኑ በወቅቱ ንግሥት ዘውዲቱ 300 ሜትር ኪዩብ ውሃ የማጠራቀም አቅም ያለው የግንብ ጋን አሰርተውላቸው የክረምቱን ውሃ ጋን ውስጥ በማቆር በጋውን ሲገለገሉበት ነበር። በጣሊያን ወረራ ጊዜ የኢትዮጵያ ገዳማት የአርበኞችን የሀገር ፍቅር ስሜት በማነሳሳት ሞራላቸውን በመገንባት እንዲያም ሲል መሸሸጊያና የቁስለኛ ማገገሚያ በመሆን ከፍተኛ ድጋፍ ይሰጣሉ በሚል እሳቤ የጣሊያን ጄኔራሎች ይህን የውሃ ማጠራቀሚያ ጋን በሁለት የጦር አውሮፕላኖች በቦምብ እንዲፈራርስ አደረጉት። በዚህም ሰልጥነናል ከሚሉ ሀገሮች የማይጠበቅ አረመኔያዊ ድርጊት ፈጽመው አልፈዋል። በእርግጥ እንደ አባ ገለጻ አውሮፕላኖቹ ድብደባውን ከፈጸሙ በኋላ ምክንያቱ ባልታወቀ ሁኔታ የገዳሙ ክልል ውስጥ መከስከሳቸውንና ስብርባሪያቸውም እስካሁን ድረስ እንደሚገኝ ገልጸውልናል። ከዚህ በኋላ ለረዥም ጊዜ በውሃ ችግር ሲሰቃዩ ኑረው በቅርብ ጊዜ ከፈራረሰው ጋር ተቀራራቢ የሆነ አቅም ያለው የውሃ ማጠራቀሚያ ጋን አስገንብተው ሕይወት በገዳሙ ውስጥ በተረጋጋ ሁኔታ እንዲቀጥል አስችለውታል። በስተደቡብ አቅጣጫ ስንደርስ የቤተ ክርስቲያኑ የግንብ አጥር በር ተከፍቶ አገኘ ነው። አባ በያዙት ከዘራ የሆነች ትንሽ ቤት አመለከቱን። ከቤተ ክርስቲያኑ በስተ ምስራቅ አቅጣጫ በህንፃ ቤተ ክርስቲያኑና በግንብ አጥሩ መካከል ላይ የተገነባች ግድግዳዋ ከቆላ ቀርከሃ የተሰራ ጣሯ ደግሞ በክብ ቅርጽ በቆርቆሮ የተከደነ ሲሆን በዕድሜ ብዛት ይመስላል ቆርቆሮው ዝጓል። የምን ቤት ነች አልኳቸው። የአፄ ቴዎድሮስ መቃብር ቤት ነው አሉ። እንዴት ሆኖ? አልኳቸው በመገረም። አሁን ጥያቄ ይገባኛል አሉ። አጼ ቴዎድሮስ እንደሚታወቀው ከእንግሊዞች ጋር ባደረጉት ጦርነት ድል ለእንግሊዞች መሆኑን ሲረዱት እጄን ለጠላት አልሰጥም በማለት ከምሽጋቸው መቅደላ ላይ ራሳቸውን እንደገደሉ መቃብራቸውም በዚያው በመቅደላ አምባ እንደሆነ ስላነበብኩ ነበር መገረም የመነጨው። አባ በተለመደው እርጋታቸው እርግጥ አጼ ቴዎድሮስ ህይወታቸው ያለፈውና በመጀመሪያ የተቀበሩትም በመቅደላ አምባ በአሁኑ ደቡብ ወሎ ውስጥ ነው። ይሁንና ከጊዜ በኋላ በልጅ ልጃቸው ደጃዝማች መሸሻ አማካኝነት ወደዚህ አጽማቸው ፈልሶ እንዲመጣ ተደርጓል አሉ። ለምን ማለት ምክንያቱ ምንድን ነው አልኩኝ ቀጥዬ። ያው በታሪክ እንደሚታወቀው አጼ ቴዎድሮስ የልጅነት ጊዜያቸውን በዚህ ገዳም በትምህርት አሳልፈዋል። የቤተ ክህነቱን ትምህርት ከመማራቸው በተጨማሪ የግዕዝና የአረብኛ ቋንቋን ጠንቅቀው የተማሩት በዚህ ገዳም ነበር። ከታላላቅ አባቶች ጋር በነበራቸው ቅርበት የአስተዳደር ዘይቤን፣ የማዕከላዊ መንግስት አስፈላጊነትንና የጥበብንና የእውቀትን ጥቅም የተረዱበት ቦታ ነበር። ከገዳሙ ከወጡ በኋላ ደጃዝማች ተብለው በቋራና አለፋ ሲንቀሳቀሱ ከሰራዊቶቻቸው መካከል ጥቂቶች ወደ ገዳሙ መጥተው ሳያስፈቅዱ የገዳሙን ከብቶች አርደው በሉ። በዚህ ድርጊት የገዳሙ አባቶችም እንዴት ያሳደግነው ልጅ ሲሆን የገዳሙን ጠበቃ ይሆን ነበር፣ አለበለዚያ ለምን በውንብድና የመናንያኑን ንብረት ይቀማል ብለው እጅግ አዘኑ። የገዳማውያኑን ሐዘንና የወታደሮቻቸውን ነውር የተረዱት ደጃች ካሳ የገዳሙ አባቶች መቀየም ምን ሊያስከትል እንደሚችል ስለሚያውቁ እየደበሉ ወደ ገዳሙ መጡ። ድርጊቱ ከእሳቸው እውቅና ውጭ የተፈጸመ በመሆኑ የታረዱትን ከብቶችም እጥፍ አድርገው እንደሚመልሱ ቃል ገብተው ይቅርታ እንዲደረግላቸው ተማጸኑ። አባቶችም ቅያሜያቸውን አነሱ። ደጃች ካሳም አስከትለው እንዲህ አሉ። አባቶቼ በእውነት ይቅርታ አድርጋችሁልኝ ከሆነ ቃል ግቡልኝ አሉ። አባቶችም የተጠየቁትን ሊያደርጉ ፈቃደኛ መሆናቸውን ሲገልጹ ካሳም እንዲህ አሉ። እኔ ወታደር ነኝ፣ የት እንደምወድቅ አላውቅም። ነገር ግን በሞትኩ ጊዜ ስጋዬ ከስጋችሁ አጽሜ ከአጽማችሁ ጋር አብሮ እንዲያርፍ የትም ቢሆን አስመጥታችሁ በዚህ ቦታ እንድታሳርፉኝ ብለው ቃል ያስገቧችኋል። በዚህ መሰረት የገዳሙ አባቶች የልጅ ልጃቸውን አሳስበው አጽማቸው ወደዚህ መጥቶ በኑዚያዜያቸው መሰረት ከሚወዷቸው አባቶች ጋር በክብር እንዲያልፍ ተደርጓል አሉኝ። መቃብራቸው ለሄጄ ባለቅስ ደስ ባለኝ። ነገር ግን ሰባት ቀን ስላልሞላኝ ቅጽር ግቢ ውስጥ መግባት አልተፈቀደልኝም። የዚህች አገር ዜጎች ቃል ኪዳንና ፍቅር ድርና ማግ ሆኖ ኖሮ አሁን ከእኛ ዘንድ ሲደርስ ውሎ የጠፋበት የማግ ልቃቂት የሆነ መሰለኝና በቃ ሆድ ባሰኝ። ብቻ በርቀት ሳየው መቃብሩ የኢትዮጵያን አንድነት የመለሰ ጀግና፣ ለስልጣኔና ለጥበብ ዕድሜውን ሙሉ የደከመ ብልህ፣ የምዕተ ዓመቱ ምርጥ መሪ እያልን በየሚዲያው የምንለፈልፍለት በየዘፈኑ አንስተን የማንጠግበው ተምሳሌት የታላቁ ሰው መቃብር ለመባል አይመጥንም እያልኩ ሳንሾካሹክ አብረውኝ ከነበሩት አንዱ የእኔ ስሜት ተጋብቶበት ነው መሰለኝ አይጉድ እንዲያው ምን አለበት አጽማቸው በመስታወት ሳጥን ሆኖ ቢቀመጥ አለ አባ ፈገግ ብለው ወደፊት ይሆን ይሆናል አሉ ቀጠል አድርገውም ለማንኛውም ጀግናው ሰው የመጨረሻው ማረፊያው እዚህ እንዲሆን የነበረው ምኞቱ ተፈጽሞለት የልጅነት ጊዜውን በእውቀት ፍለጋ ካሳለፈበት ገዳም ከሚወዳቸው መናንያን ጋር በሰላም ማረፉ በቂ ይመስለኛል አሉ። አባ ወደፊት መራመድ ሲጀምሩ አሁን አብረውን የመጡትን ራቅ እንዲሉልኝ አስፈቅጄ የመጣውበትን የእጹን ጉዳይ መፈለግ እንዲረዱ ለመማፀን እያሰብኩ እያለ አንድ ትልቅ አባት አሉ። ወደ እርሳቸው ሄደን ቡራኪያቸውን ብትቀበሉ መልካም ነው አሉና የእኛን ምላሽ ሳይጠብቁ ወደ ታች ወደ ደኑ ወረድ ብለው መሄድ ጀመሩ። እኛም ተከተልን። አንዲት ጽድት ያለች ጎጆ ቤት ደረስን። ዙሪያዋ በሲሚንቶ የተሰራ የውሃ ልክ ያላት ሲሆን ወለሏም በሲሚንቶ በጥሩ ሁኔታ ሊሾ ሆኗል። ሙቀቱን ለመከላከል ይመስላል። ግድግዳው በቆላ ቀርከሃ ነፋስ እንዲያስገባ ተደርጎ ተገርግሯል። ብቻ በአካባቢው ከከበቧት የጥላ ዛፎች ጋር ተዳምሮ ልዩ ግርማ አላት። አባ ወደ በሩ ጠጋ ብለው አባታችን እንደምን ዋሉ አሉ። እግዚአብሔር ይመስገን ማን ነህ የሚል መልስ መጣ። አባ ኪዳነ ማርያም ነኝ በጎ አሉ አሏቸው። ይመስገነው ደህና ነኝ፣ ብቻ ይህች ወባ ደግሞ ተነሳችብኝ መሰል። እንግዶች ሊያገኙት ይፈልጋሉ፣ ግቡ እንጂ ታዲያ ምን አለ አሉ። አባን ተከትለን ገባን። በትንሽ አልጋ ላይ አባ ተጣጥፈው ተኝተዋል። መጻሕፍቶቻቸው በአግዳሚ እንጨት ላይ ተደርድረዋል። አንድ ቀሚስ፣ አንድ ፎጣ አንድ ጋቢ ብቻ በገመድ ላይ ተንጠልጥሏል። ከበዓታቸው ሲወጡ የሚለብሷቸው መሆናቸው መሰለኝ። በአንድ ጥግ ደግሞ ኩባያና ጎድጓዳ ሳህን ብቻ የሚታዩ ሲሆን በተረፈ ቤቱ ንጹሕና ባዶ ነው። ከመኝታቸው ተነስተው አልጋቸው ላይ ቁጭ ብለው ሁላችንን ማሳለሙን ተቀምጠውም ቢሆን ረጅም ሊባሉ የሚችሉ መሆናቸው ከእጅ ጣታቸው ሎጋነትና የእግራቸውን ቅልጥም ርዝማኔ በማየት መገመት ይቻላል። በጣም ቀጭን ሲሆኑ ጠይም ፊታቸው ጥጥ በመሰለ ረጅም ጺም ተሸፍኗል። አይኖቻቸው በደንብ እንደማያዩላቸው ሲገልጹልን እንዲህ አሉ። አይኖቼ እስከ ዛሬ በደንብ አገለገልና አሁን ግን አንተ ባደክምም እኛ ደክሞናል ብለው ከንባብ ለዩኝ አሉን ፈገግ ብለው። ታሞ የሰነበቱ ሳይሆን በምቾት የቆዩ ይመስል በአንድ ጊዜ ፍስሐ ሆኑ። የሚገርመው ጥርሶቻቸው የመሸራረፍ ወይም የመወላለቅ ወይም የመበለዝ ምልክት ፈጽሞ ያላሳዩ ሲሆኑ ጽድት ያሉ ደርዛቸውን የጠበቁ የሚያምሩ የጎረምሳ ጥርሶች የሚመስሉ ናቸው። አባ ኪዳነ ማርያም ጣልቃ ገብተው አባታችን ዳዊትን ያስታውሱታል አሏቸው። ዳዊት ማን አሉ። እጃቸውን ቅንድባቸው ላይ አድርገው ከመካከላችን የሚያውቁት ሰው እንዳለ ለመፈለግ ጥረት እያደረጉ ዳዊት የገዳማችንን ደን የከለለልን አሉ አባ ኪዳነ ማርያም። ያን ጊዜ ከተቀመጡበት አልጋ ተስፈንጥረው እየተነሱ የእኛ ዳዊት አሉ እጆቻቸውን ዘርግተው። በዚህ ጊዜ ዳዊት ከእግራቸው ስር ተንበርክኮ ጫማቸውን ሳመ። እርሳቸውም ትከሻውን ይዘው ቀና ደረጉትና አክፈው ከአንገቱ ስር ሳሙት። ዳዊትና ጓደኛው በዚህ ጥንታዊ ገዳም ውስጥ ከፍተኛ ተወዳጅነትን አትርፈዋል። የሚናደፉ መርዛማ እባቦችን፣ አጥመልምሎ የሚውጥ ዘንዶን፣ ስጋን ቦጫጭቆ የሚበሉ የዱር አራዊቶችን እንዲሁም በቀይ ጥይት አናት የሚያፈርሱ ሽፍቶችን ሳይፈሩ የበረሃውን ዋይታ ታግሰው ሳምንት ሙሉ ከገዳሙ መነኮሳት ጋር በእግር እየዞሩ ከዚያው ከበረሃው ድንጋይ ተንተርሰው እያደሩ የገዳሙን የደን ክልል ለመጀመሪያ ጊዜ ከመንግሥት ተልዕኮ የከለሉ ለሙያቸው ያደሩ ወጣት ፕሮፌሽናሎች ናቸው። አባ ዳዊትን ስመው ሲያበቁ አልጋቸው ላይ ቁጭ አሉና የሚያምሩ ሎጋ ጣታቸውን ወደ እርሱ ቀስረው ስማ ዳዊት አሉ። ፈገግታቸው ጠፍቶ በጣም ኮስተር ብለው በዚህ ዕድሜ ልዋሽ አልችልም፣ መዘላበድም አልሻም። አሁን የምነግርህ ግን የሆነውንና የሚሆነውን ነው። ፈጸምከው በጎ ሥራ እግዚአብሔር ይስጥ ማለት አልፈልግም። ምክንያቱም ፈጣሪ ዋጋህን እንዳዘጋጀላ አውቃለሁና። ሲናገሩ በሙሉ ስሜት እንደሆነ ይታወቃል። ስማይኔ ልጅ ደኑን እየዞራችሁ በምትከልሉበት ወቅት ሁለት መላእክት ከፊትና ከኋላ ሆነው ይጠብቋችሁ ነበር። በሕይወት ዘመንህ አንድ ቀን እግዚአብሔር በደን የተከበበች የምታምር አረንጓዴ ቦታ እንደ መሶበ ወርቅ ከፍ አድርጎ ያሳይሃል። ያን ጊዜ አንተም ጌታ ሆይ ይህ ምንድን ነው? የትስ ነው? ትሏለህ። እርሱም አንተ በእግር እየዞርክ በጥምና በድካም የከለልካት ያከበርካት ማኅበረ ሥላሴ ገዳም ናት ይልሃል። ያን ጊዜ ነፍሰ ሐሴት ታደርጋለች አሉት። ዳዊት እምባውን መቆጣጠር አልቻለም። እንደ ጎርፍ እያወረደው እግራቸው ስር ሄዶ ተንበረከከ። አባ ኪዳነ ማርያምን ጨምሮ ሁላችንም በእንባ ተራጨን። ሁሉም የየራሱ ምክንያት ይኖረው ይሆናል። እኔ ግን ያለቀስኩት በራሴ ሕይወት ነበር፣ ባያሌው ባባከንኩት ዘመኔ የግል ኑሮዬን ለመሙላት የኳተንኩበት እጅጉን ግላዊ በሆነው ሕይወቴ በሙያዬ ሰበብ የማገኘውን ጥቅምና ክብር እንጂ ለሀገርና ለማህበረሰብ እዚህ ግባ የሚባል መልካም ስራና ታሪክ የሌለኝ መኖሬም ማለፌም የማይታወቅ ብኩን ሕይወት ያለኝ እኔ ለመሆኑ ፈጣሪ ለእኔ ከፍ አድርጎ የሚያሳየኝ ምን ይሆን? ድካሜን ድቀቴንና መተላለፌን የሚያመለክቱ ካልሆኑ በስተቀር ሀገራዊና ማህበራዊ የሆኑ የሰራሁት ምን ቁም ነገር አለኝ? አልኩና ራሴን ናኩት። ለዳዊት የተነገረውን ስሰማ ጥልቅ የሆነ መንፈሳዊ ቅናት አደረብኝ። ካዛውንቱ መናኛ ቤት ባዶነቴን ይዤ ስወጣ አባ ኪዳነ ማርያም ተከተሉኝና በአንድ እጃቸው ከዘራቸውን በሌላ እጃቸው ትከሻዬን ይዘው ከቤተልሔሙ ጀርባ ከሚገኝ አንድ ዛፍ ስር ከሌሎቹ ነጥለው ወሰዱኝ። ተመልከተው ይህን ዛፍ አሉ። ዛፉ በገዳሙ ተራራማ ክፍል በተለይ ቤተ ክርስቲያኑ አካባቢ በብዛት የበቀለ አውራ ዛፍ መሆኑን ተገንዝቤዋለሁ። የአማርኛ ስሙን ባላውቀውም ሳየው ግን ሳይንሳዊ ስሙን የማውቀው መሆኑን ተገነዘብኩ። አባ ቀጥለው እንዲህ አሉ። የሚገርም ይህ ዛፍ ከክረምት ይልቅ በበጋ በእጅጉ ይለመልማል። በበጋ በመለምለሙ አካባቢውን በጣም ቀዝቃዛ እንዲሆን አድርጎታል። ሁሉም እጽዋት በበጋ ሲደርቁ እርሱ በምንፈልግበት ወቅት ይለመልምልናል። በሌላ ብዙ ጥቅሞቹና ጉዳዮቹ የተነሳ ተወዳጅ ዛፋችን ሆኗል አሉኝ። አጋጣሚውን ተጠቅሜ ወደ እኔ ጥያቄ ለመንደርደር ፈለግኩና ስሙ ምን ይባላል አልኳቸው። ሲና እንለዋለን ሲሉኝ ሰውነቴ ስንጥቅ አለና ሲና ሲና እጸ ሲና የሚባለውስ አልኩኝ በጥርፊያ። አባ ፈገግ ብለው እጽ ማለት እኮ እንጨት ወይም ዛፍ ለብዙ ሲሆን ደግሞ እጽዋት እንደማለት ነው እና ሲሉ ነጠቅ አድርጌ እና ጽሲና ማለት ይሄ ነው አልኳቸው። አሁን ተወዳጅ የበረሃ ጥላችንና ሚስጥራችን እጸሲና የሚባለው ይህ ነው አሉኝ። በሳይንስ ብቻ የማውቀውን ዛፍ ጠጋ ብዬ ሳስተውል ከዚህ በፊት አስተውየው የማላውቀውን የቅጠሎቹ አበቃቀል እንዲሁም በአንድ ወቅት የድኅረ ምረቃ ትምህርቴን ስከታተል የዛፍ ዝርያዎችንና ስሞችን ስታስተምረን የነበረችው እንግሊዛዊት ሳይንቲስት ስለዚህ ሳፍ ሳይንሳዊ ስም መነሻ የነገረችኝ ትዛለኝና አፌን ከፍቼ ቀረው። በምስጢር ከተጻፈልኝ ወረቀት ላይ ስለዚህ እጽ ከተጻፈው ጋር ሳገናዝበው በራሴ ሙያ ሳይቀር እንዴት አልፈውኝ እንደሄዱ ተረዳውና በአግራሞት ፈገግ አልኩ። እጸ ሲና ዘማኅበረ ሥላሴ ገዳም ስሙ ለተክለ ሃይማኖት ጻድቅ ወይ ፈክር ነገረ ሥላሴ። እንግሊዛዊቷ የድኅረ ምረቃ መምህራችን እንደተረከችልን ይህን ዛፍ መጀመሪያ ያገኘው ሳይንቲስት ያገኘበት ቦታ ደብረ ሊባኖስ ገዳም አካባቢ ስለነበር ከገዳሙ መስራች አባት ጋር በማያያዝ ተክለ ሃይማኖት ዘኖብል ወይም ምርጡ ተክለ ሃይማኖት ብሎ ማስታወሻ በመያዙ ወደ ላቲን ተስቦ የዚህ እጽ ሳይንሳዊ መጠሪያ Teclea nobilis ተባለ። ይህንን ነው ስሙ ለተክለ ሃይማኖት ጻድቅ ያሉት። ሌላው አስደናቂ ነገር የዛፉ የቅጠል መዋቅር ነው። ሁሉም ቅርንጫፎች የተዋቀሩት ሶስት ቅጠሎች በአንድ ቅጠል ግንድ ላይ በቅለው ነው። ብቻውን የበቀለ ቅጠል ወይም ሁለት ወይም አራት ሳይሆኑ ከላይ እስከታች ሶስት በአንድ የተዋቀሩ ናቸው። ይህንን ለመግለጽ ደግሞ ወይፌክር ነገረ ስላሴ ማለትም የስላሴን አንድነትና ሶስትነት የሚናገር በማለት ተክለ መዋቅሩን tree morphology ተጠቅመው ለእኔ የቤት ስራ የሰጡኝ መሆኑ ነው። በኪሴ የአስኩትን ሰንጢ ላጣ አድርጌ ከቅርንጫፉ ልቆርጥ ስል አባ ኪዳነ ማርያም ቆይ እንደሱ አይደረግም አሉና ፊትን ወደዚያ ዙር አሉኝ። ፊቴን እንዳዘዙኝ ከዛፉ በተቃራኒ አቅጣጫ ዞርኩ። ከዚህ ዛፍ ስር ከአባ ጋር ከቆምኩበት ጊዜ ጀምሮ ግን ከሌሎች ዛፍ ስር ከመቆም በተለየ አካልና አእምሮ ላይ የሚፈጥረው ነገር እንዳለ ግን አላጣውትም ነበር። የተወሰኑ ደቂቃዎች ካለፉ በኋላ ይኸውልክ ብለው እንዴት እንደቆረጡት ሳላይ አንድ ዘለላ ሰጡኝና ተቀብዬ ቦርሴ ውስጥ ስከት አባ ፈገግ ብለው ትከሻዬን መታ መታ አደረጉትና ድንቅ ነው አሉ። አይኖቼንና እጆቼን ወደ ላይ አቃንቼ ተመስገን አልኩና አባታችን በጣም አመሰግናለሁ አልኳቸው። አባ ቀጠሉና መቼ ነው መሄድ የምትፈልገው አሉኝ። የመጣውበትን ጉዳይ በቀላሉ የተሳካልኝ ቢሆንም እጅግ ድካም ስለተሰማኝ አባታችን ዛሬን እዚሁ አርፈን ነገ በሌሊት ለመመለስ ነው ሀሳቤ አልኳቸው። ነገ ሰንበት ነው። ከገዳሙ መውጣትም ሆነ መግባት አይቻልም። ያለ ምርጫ ወይስ ከሰኞ ጠዋት መቆየት ነው፣ አለበለዚያ ዛሬውኑ መመለስ ነው አሉኝ። የፈጣሪ አለ። አልኩ። እስከ ሰኞ መቆየት አልችልም። ቶሎ ወደ ቅዱሱ ስፍራ መመለስ አለብኝ። ያለኝ አማራጭ ዛሬውኑ መመለስ ነው። ችግሩ መንገዱስ በረሃ ውስጥ እያልኩ በጭንቀት ስብሰለሰል አይዞህ ራስህን አታስንፈው አሉና ባይደንቅህ አንተ ከግማሽ በላይ የሆነውን መንገድ በመኪና ተጉዘህ ዛሬውኑ መጥተህ በተለየ ምክንያታችን ዛሬውኑ ይህን ድንቅ እጽ እንድታውቅ አድርገን ብንሸኝህም ብዙዎች ግን ይህን ምስጢር ለማወቅ ባህር አቋርጠው በየብስ ተጉዘው መጥተዋል ብዙም ደጅ ጠንተዋል አሉ እነማን አልኳቸው በጉጉት አሉና ጀምስ ብሩስ ስለሚባል ሰው ሰምተሃል አሉኝ። አዎን አልኩና የአባይን ወንዝ መነሻ ለማየት ወደ ኢትዮጵያ መጥቶ የነበረ ተጓዥ አይደል የሚል የማረጋገጫ ጥያቄ አቀረብኩ። ልክ ነው። ብዙ ሰው የሚገምተው የስኮትላንዱ ተጓዥ ጀምስ ብሩስ ወደ ኢትዮጵያ የመጣው የአባይን መነሻ ለማወቅ እንደሆነ ብቻ ነው። ይሁን እንጂ ይህ እጅግ ድብቅና ራስ ወዳድ የነበረ ሰው ፍላጎቱ ከዚያም ከፍ ያለ ነበር። የታቦተ ጽዮንን ማረፊያ ስፍራ ማወቅ፣ ጥንታዊ ጥበባትን መመርመር፣ ጥንታዊ መጽሐፍትንና አስደናቂ እጽዋትን ፍለጋም ጭምር ነበር። በዚህ ጉዞ የአክሱምንና በአቅራቢያ የሚገኙ ገዳማትን የጣናንና የዘጌ ገዳማትን ብርብር አድርጎ ተመልክቷቸዋል። በቆይታው ግዕዝን አጥንቶ መጽሐፍ ሄኖክንና ሌሎችን መጽሐፍትም በእጁ ገልብጦ በርካታ ቅጂዎችን ወስዷል። በጣም የሚደንቀው አሉና ዝም ብለው ቆይተው ከጥቂት ሊቃውንት በስተቀር በአብዛኛው ኢትዮጵያዊ ዘንድ ከነመፈጠራቸው የማይታወቁትን አስደናቂ እጽዋት ቅጠላቸውን፣ አበባቸውን፣ ቅርፊታቸውን፣ ስራቸውና ዘራቸውን ሳይቀር ለቅሞ መውሰዱ ነው አሉና ፈገግ ብለው ወደ እኔ በምጸት እያዩ አንተ ለአንድ ቀን ደርሶ መልስ የተማረርክበትን ይህን ገዳም እርሱ በ1764 ዓ ም መጥቶ ለሶስት ወራት ተቀምጦበት ነበር። በቆይታውም አንተ ትኩረት ስለማትሰጠው ስለሚሰለችህ በአባቶች ፍቃድ እንደ ድካም መጠን በቀላሉ የተነገረህን እጽ እርሱ በብዙ ደጅ ጥናት ደርሶበት ዘሩን ጭምር ዘርፎ በግብፅ አድርጎ ወደ አውሮፓ ተመልሷል አሉ አቤት እኔ ደግሞ ቀሪው ነገር ስላስቸኮለኝ ነው እንጂ ብዬ ሸምቅቅ ስል አባም መልሰው ነገሩን ነው እንጂ እንዲሰማ አስቤ አይደለም አሉና ቀጠሉ በወቅቱ በቀጥታ ወደ ሀገሩ ከመጓዝ ይልቅ ወደ ፈረንሳይ አምርቶ በወቅቱ ለነበረው ንጉሥ ልዊስ 14ተኛ የዚህን አስደናቂ እጽ ዘር አበረከተለት። ብዙም ጤና ያልነበረው ንጉሱ እጅግ ከመደሰቱ የተነሳ ጀምስ ብሩስን በፈረንሳይ አቀማጥሎ አስተናገደው። ጀምስ ብሩስ በምን ምክንያት የዚህን እጽ ዘር ለፈረንሳዩ ንጉስ እንደሰጡ አይታወቅም። አስገራሚው ነገር ቀጥሎ የተጓዘው ደግሞ ወደ ጣሊያን ሲሆን ከወቅቱ የቫቲካኑ ሊቀ ጳጳሳት ከነበሩት Pope ክሌመንት 14ተኛ ጋር ተገናኝቶ አሁንም ከአስደናቂዎቹ እጾች መካከል የተመረጡትን አበረከተላቸው። ለምንድን ነው ለእነርሱ የሰጣቸው አልኩኝ ጀምስ ብሩስ በምን ምክንያት የዚህን እጽ ዘር ለፈረንሳያው ንጉስና ለሮማው ፖፕ እንደሰጣቸው የአንተና የመሰሎች የቤት ስራ ይሆናል አሉ ፈገግ ብለው ትከሼን መታ እያደረጉ ቀጠሉና ከዚህ ሁሉ በኋላ ዘግይቶ ወደ አገሩ ታላቋ ብሪታንያ ሲመለስ የሚጠብቀውን ክብር ሳያገኝ ትኩረት ተነፍጎት ኖረ ከኢትዮጵያ ከወጣ በኋላ አብዛኛውን ዘመኑን በብቸኝነት ያሳለፈው ጀምስ ብሩስ ራስ ወዳድ ከመሆኑ የተነሳ በኢትዮጵያ ያየውን ድንቅ ነገርና ከተአምራት የሚተካከሉትን ጉዳዮች ደብቆ ሌሎች ተጓዦች ተደፋፍረውና ተነሳስተው ወደ ኢትዮጵያ እንዳይመጡ አሳፋሪና አስቀያሚ ታሪኮችን ይነግር ነበር አሉና ፈገግ ብለው ለምሳሌ የኢትዮጵያ መኳንንቶች ላሟ ሳትታረድ በቁሟ ሳር እየበላች እነርሱ ከታፏ ስጋ ቆርጠው ጥሬውን ይበላሉ የሚል አሳፋሪ ነገር ጽፎ የተሳሳተ ገጽታ ለመፍጠር ሞክሮ ነበር እንዲያውም ይህን ተከትሎ በለንደን ኖር ሃቭ አይቢን ዌርሜን ዋት ሉዝ አላስ ኪል ሃፍ እካው ኤንድ ተርን ዘሬስ ቱግራስ አወይ የኔ ነገር ወንዶች ባልዋሉበት የጉዞ ኪሳራ ላም በከፊል አርዶ በከፊል አቁሞ ሳር እንድትበላ ተብሎ ስንኝ ተቋጥሮበት ነበር ይባላል አሉና ይኸውልህ እንግዲህ የካህኑ ዮሐንስ አገር ወይም the land of Prester John ተብላ ትታወቅ የነበረችውን ኢትዮጵያ የብሩስ ጉዶች ሀገር ወይም ደላንዶፍ ፕሪስቲጋዶር ፕሪስቲጋዴተር ብሩስ አስመስሎ አቀረባት። የዚህ ሁሉ መዘዝ ፈጣሪ ባደለን አስደናቂ እጽዋት ምክንያት ነበር አሉና ትከሻዬን መታመት አደረጉኝ። ይህን ሲነግሩኝ ከታሪኩ አስደናቂነት ይልቅ የእርሳቸው ይህን ሁሉ ማወቅ ገርሞኝ በህልሜ ነው ወይንስ በውኔ እያልኩ ፈዝዤ ነበር። ለማንኛውም ዘጠኝ ሰዓት ስለሞላ ወደ ተግባር ቤት ሂዱና እህል ቀምሳችሁ በጊዜ ሄዱ ብለው ወደ ተግባር ቤት ከነ ድንዛዜ መሩኝ። ተግባር ቤቱ አካባቢ ስንደርስ አብረውኝ የመጡት ጓደኞቼ ሲጠብቁን አገኘናቸው። አባ ጸሎት አደረጉልንና ሁላችንም በመስቀል ባርከውን በሰላም ግቡ አሉን። ሌሎች መነኮሳት መጥተው ወደ ተግባር ቤት እንድንሄድ ተቀበሉን። እኔ ግን የጀምስ ብሩስን ታሪክ አድንቄ ያልጨረስኩም ነበርና አካሌም አእምሮዬም ዝም ብሎ ያዘግም ነበር። ወደ ተግባር ቤት ልሄድ ስል እጄን ሳባ አድርገው አስቀሩኝና አንዴ ቆየኝማ ብለው ወደ አዳራሻቸው ገቡ። ወዲያው የሆነ ነገር ይዘው ተመልሰው መጡና ወደ እኔ ጠጋ ብለው ዝቅ ባለ ድምፅ አባ ወልደ አረጋዊን የሰርጉ እንዳይቀሩ አደራ በላቸው፣ ይህንን ደግሞ ለአባ ተክለ ጽዮን አድርስልኝ አሉና በላስቲክ የተጠቀለለ አንድ ኪሎ የሚሆን ነጭ ዕጣን ሰጡኝ። ማናቸው አባ ወልደ አረጋዊ አባ ተክለ ጽዮንስ አልኩኝ። ዝም አሉ። የት ነው ማገኛቸው አልኳቸው ደግሜ። መልስ ሳይሰጡኝ በእጃቸው የደህናሁን ምልክት አሳይተውኝ ወደ ቤተ ክርስቲያኑ ቅጽር ገብተው ተሰወሩ። ወይ ጣጣ! እንዲያው ሰው ይጨነቃል የማይሉ ምን እንዲያው ብያኩ ተመተምኩ። ተግባር ቤት አካባቢ ለእንግዳ ማረፊያ ተብሎ ከተሰራ ጎጆ የተዘጋጀልንን እህል ውሃ ለመቅመስ ጓደኞቼን ተከትዬ ገባው። በትልቅ ገበታ የውሃ ዳቦ የመሰለች ተሸርክቶ ተፈጭቶ የተጋገረ የዘንጋዳ ህብስት ቀረበልን። በእነርሱ አጠራር መኮሪታ ይባላል። ሲያዩት የሚከብደውን ያክል ሲበሉት ግን ለስላሳና ለአፍ ቀላል ነው። ያም ሆኖ ጉሮሮዬ በጣም ከመድረቁ የተነሳ ለመጉረስ አልቻልኩም። ከዚያ ይልቅ የሱፍ ጭልቃ በትልቅ ፋጋ ወይም ትልቅ ቅል እኩል ቦታ ተሰንጥቆ የተዘጋጀ የሾርባ ሳህን በመሰለ ዕቃ ተሞልቶ ተሰጠኝ። ግጥም አድርጌ በአንድ ትንፋሽ ጠጣሁት። ተስገብግቤ መጠጣቴን ያዩት አስተናጋጅ መነኩሴ ድጋሜ ሞልተው ሰጡኝና አሁንም ግጥም አድርጌ ጠጣሁት። በቃ ሰውነቴ ተቃጥሏል። ለሶስተኛ ጊዜ ተሞልቶ ሲሰጠኝ ጥም ባይቆርጥልኝም ሆዴ ግን ሞልቶ ነበር። እንዲያም ሆኖ ሶስተኛውን ጨረስኩ። በዚህ ገዳም ውስጥ ስጋ በአመት አንድ ጊዜ የልደት ወይም የገና ዕለት ብቻ የሚበላ ሲሆን ከዚያ ውጪ በጋራ ተዘጋጅቶ በቀን አንድ ጊዜ ለእያንዳንዱ መናኛ የትልቅ ሰው መዳፍ የሚያክል ሁለት መኮሪታ ከሱፍ ጨልቃ ጋር ተደውሎ ይታደላል። እርግጥ እርሻ ለሚያርሱ ወይም ከባድ የጉልበት ሥራ ለሚሰሩ እንደ ድካማቸው መጠን ሁለት ጊዜ ሊሰጣቸው ወይም ሊቆነኑ ይችላል። ህሙማኑንም እንደ ድካማቸው ይስተናገዳሉ። ምክንያቱም በገዳሙ ህግ በቀን አንድ ጊዜ የሚበላው ሰውነትን ከጥጋብ ተከላክሎ ለፈጣሪ ለማስገዛት እንጂ ሰውን ለማስራብ ተብሎ አልተደረገም ይላሉ የገዳሙ አባቶች። ያስተናገዱንን መነኩሳት አመስግነን የማይቀረውን የጉዞ እዳችንን አብዝቼ በጠጣውት ጭልቃ ሆዴ እየተንቦጫቦጨ ተያዝ ነው። ከቤተ ክርስቲያኑ አካባቢ ያለውን ደን ጨርሰን ገላጣው ስፍራ ስንደርስ መሬቱ እሳተ ጎመራ የፈነዳበት ይመስል ግሏል። ቁልቁለት መውረድ የሰውነት ሚዛንን በሙሉ ከግር ጫማ ላይ ማሳረፍን ስለሚጠይቅ የጋለው መሬት ከጠጠሩ ጋር ተዳምሮ ስቃዩ ልቤ ድረስ ዘልቆ ተሰማኝ። በቃ ቶርች የተደረግኩ መሰለኝ። እንዲያው ያለ አቅሜ ለዘመናት ተቆልፎ የኖረ ምስጢር ነካክቼ ልሰቃይ አልኩና በምሬት አይ ፕሮፌሰር ሃሮልድ እግዚአብሔር ይሎት በሞኝ ክንድ የዘንዶ ጉድጓድ ይልኩበታል የተባለው ተረት በእኔ ደረሰ አልኩ። ስቃዩን በሙሉ ዋጥ አድርጌ ራሴን እጅግ እየተራገምኩ እንዳይደረስ የለም ግዝት በር ላይ ደረስን። ከአንድ ዛፍ ስር ቁጭ አልኩና የውስጥ እግሬን ሳየው የተጠበሰ ስጋ መስሏል። አልፎ አልፎ ደግሞ ውሃ ቋጥሯል። ቄስ ገዳሙ አይዟችሁ እንደምንም በርቱና ሳይመሽ መኪናው ዘንድ መድረስ አለብን፣ ጀንበር ከጠለቀች ጭራሽ መንገድ ይጠፋብናል አሉ። ጫማዬን አድርጌ ለመራመድ ሞከርኩ። ጫማ ማድረግ ከጀመርኩበት ጊዜ አንስቶ እንደዚች ቅጽበት ያለ ምቾት ተሰምቶኝ አያውቅም። ፈጣሪን ስለ ብዙ ነገር ማመስገን የሚገባኝ ቢሆንም ቢያንስ ግን ጫማ ማድረግ ስለመቻሌ ብቻ ዘወትር ላመሰግነው ይገባ ነበር አልኩ። ቄስ ገዳሙ እንደምንም እያበረታቱን የሞት ሞታችንን መኪናችን ስንደርስ ጀንበር እያዘቀዘቀች ነበር። የገዳሙ የደን ክልል ማብቂያ ከሆነው ገንዳ ውሃ ወንዝ ስንደርስ ጀንበር ጠለቀች። እንደምንም እየተደናበርን በቄስ ገዳሙ ብርታት ከምሽቱ ለሁለት ሰዓት አስር ጉዳይ ደረቅ አባይ ከአስፓልቱ ደረስን። የተሰማኝ እፎይታ ይህ ነው አይባልም። ከቄስ ገዳሙ ቤት በር ላይ የተከራየሁት መኪና ቆሞ አየሁት። ዶክተር ክብረ በዓልን ሳስጠብቀው ዋልኩ ብዬ በጣም ተሳቀቅኩና ወደ ቤት ገብቼ የዚህ መኪናዋ ሹፌር የት ነው ያለው አልኳቸው። የቄስ ገዳሙ ባለቤት የተጣጠፈች ወረቀትና የመኪና ቁልፍ በእጃቸው ይዘው ጋሽ ሲሳይ እርሶ ኖት አሉኝ። አሁን አልኳቸው። ለእርሶ ይስጧቸው ብለው ነው የጧቱ ሰውዬ ሰጡኝ አሉ። ቁልፉንና ወረቀቱን ተቀብዬ ሳበቃ ወረቀቱን እየገለጥኩ ስንት ሰዓት ላይ ነው የሰጡት? ወዲያው እናንተ እንደሄዳችሁ ነው አሉ። ምን ችግር ገጠመው እያልኩኝ ወረቀቱን ገልጬ ሳነብ ወንድም ሲሳይ በጉዞህ እንደተደሰትክ ተስፋ አደርጋለሁ። አስቸኳይ ጉዳይ ገጥሞኝ ወደ አንድ ቦታ ይጃለሁ። እኔን ሳትጠብቅ ጉዞህን ቀጥል። ሰላም ላንተ ይሁን ይላል። ትንሽ በስጨት አልኩ። በዚህ ሁኔታዬ መኪና መንዳት የምችል አልመስልሃለኝ። ለማንኛውም ወደ ገዳሙ የወሰደንን ሹፌር እየተጠባበቅን እንድንሄድ ተነጋግረን ወደ ገንዳ ውሃ ከተማ ነዳው። ገንዳ ውሃ ስደርስ ሰውነቴ ጨርሶ ዝሎ ነበር። ጠረኔም ተቀይሯል። ምግብ የመብላት ፍላጎት ጨርሶ አልነበረኝም። ሰውነቴ በቃ ተቃጥሏል። አልቤርጎ ከያዝኩበት ሆቴል በቀዝቃዛ ውሃ ገላይን ታጠብኩና በጀርባዬ አልጋው ላይ ተዘረርኩ። ይሁንና ሰውነቴ ማረፍ ሲጀምር ውስጥ እግሬን ግን እንደ እሳት ይፈጀኝ ጀመር። ተነሳውና ሁለት ባለ አንድ ሊትር በደንብ የቀዘቀዘ የታሸገ ውሃ አዘዝኩ። ሲመጣልኝ በጫማ የማሰሪያ የታሸጉትን ውሃዎች እያንዳንዳቸውን ከውስጥ እግሬ ጋር አሰርኩና በትራስ ወደ ላይ ቀና አድርጌ ተዘግዝጌ ለመተኛት ሞከርኩ። እንቅልፍ ግን የሚታሰብ አልሆነም። ይህስ ምን ጥቅም ቢኖረው ነው ጀምስ ብሩስ ለሶስት ወራት በዚህ ገዳም ተንከራቶ ለመውሰድ የጓጓው? እንዴትስ ምስጢሩን ደረሰበት? ለፈረንሳዊው ንጉሥ ሊዩስና ለሮማው ፖፕስ ለምን ሰጣቸው? የሚሉ ጥያቄዎች ቅዠት ሁነውብኝ አደሩ። በማግስቱ የበረሃ ጓደኞቼን ተሰናብቼ ወደ ጎንደር አቀናው። ጎንደር አንድ ቀን ካረፍኩ በኋላ ሁለተኛው ንጹሕ ወደማገኝበት ገዳም መሄድ አለብኝ። ወደ ቅዱሱ ቦታ ለመመለስ በዘገየህ ቁጥር የኋለኛው ዘመንህ እንደ ምንጣፍ ወደ አንተ እየተጠቀለለ ይቀርባል የተባልኩት ከአእምሮ የሚጠፋ አልሆነም። ዕድሜ ነውና መሽቶ በነጋ ቁጥር እያጠረ መሆኑን ማሰብ በራሱ ያስጨንቃል።